ለቀድ ሰሚ አላሁ ቀውለ ለዚነ ቃሉ ኢነላህ ፈቂሩን ወናህኑ አግኒያ ሰነክቱቡ ማ ቃሉ ወቀትለሁም ልአንቢያ ቢገይሪ ሐቅ ወነቁሉ ዙቁ አዛበ ልሐሪቅ በጣም የሚያጅበው አንድ የቁርአን አያት ወረደና መዲና ላይ የሚገኙ ይሁዳዎች በኑ ቀይኑቃ፣ በኑ ነዲር የመሳሰሉ የይሁዳ ጎሳዎች መዲና ላይ ሂጅራ ስደት ነቢዩ ከመሄዳቸው በፊት እንደሚኖሩ ገልጸን ነበር ባለፈው ደርስ። እነዚህ የሁዳዎች አንድ የቁርአን አያት ነቢዩ ላይ ወርዶ ይሰሙና መን ዘ ለዚ ዩቅሪዱ ላሃ ቀርደን ሐሰና ይላል አላሁ ስብሐነ ወተዓላ። ወደ አኼራ መልካም ስራ የሚሰራው ማን ነው? የተራበ በማብላት በለው፣ ችግርተኛን በመርዳት በለው፣ የቤተሰብን የራስን ሀቅ በመወጣት በለው፣ የወላጅህንም በለው፣ ሌላም ሌላ መልካም ስራ ሰርቶ አላህን አስደስቶ ወደ አኽራ አሻግሮ የሚያበድረን ማን ነው? እጥፍ ድርቡን እንድንከፍለው ይላል አንድ የቁርአን አያት። እነዚህ ይሁዳዎች ምን አሉ? ኢነላህ ፈቂሩን የቅተሪዱ ሚና አሃ ብድር የሚጠይቅ እኮ ያጣ ነው። ስለዚህ አላህ ድሃ ነው ማለት ነው ወደ አኼራ ማንም ያበድረው ለእኛ የሚያበድረን ማን መልካምን ሰርቶ እጥፍ ድርቡን እንድንከፍለው ካለ አቶ እየተበደረ ነው ማለት ነው። የተበደረ ደግሞ ሪባ ወለድ ይከፍላል። በኋላ ደግሞ እጥፍ ድርብ ሲከፍል በወለድ ሊከፍል እዚህ ወለድን አትብሉ እያለ የይሁዳ ድርቅና ነው። በዘር ሀረግ ከላይ ጀምሮ በየአንቢያው ጊዜ የነበሩ ዙርያቸው ያን ዝግዛግ የሆነ አክላቅና ባህሪ የያዙት የአያት የቅድመ አያት አይነት ባህሪያቸውን ነው ነቢዩም ዘመን ያሉ ይሁዳዎች የሚናገሩት። ይሄ ነው እንዲህ አይነት ቃላት እንዲያወጡ ያደረጋቸው። ከዛ በኋላ አላሁ ስብሓነሁ ወተዓላ ወዲያው ነቢዩ ላይ ቁርአን አያት አወረደ። እንደዚህ ባዮች የሁዳዎች እዚሁ መዲና ውስጥ አሉ ብሎ ምስጢራቸውን ሲያጋልጥ ይሄ ቁርአን አያት ወረደ። ለቀድ ሰሚ አላሁ አላህ ሰምቷል፣ አዳምጧል ሙሐመድ እና ሰሃባዎች ሌሎችን ባይሰሙ ቀውለ ለዚነ የነዛን ንግግር ቃሉ ምን ብሎ የነበሩ ያሉ ናቸው። ኢነላህ ፈቂር ጌታ አላህ ድሃ ነው። ወናህኑ አክንያ እኛ ሀብታሞች ነን። በመሆናችን የተነሳ ከእኛ ብድር ይፈልጋል ያሉትን ሰምቷል። አላህ ሳይሰማ ሳያውቀው የሚቀር ነገር የለምና ያ ሙሐመድ እወቃቸው፣ እያጋለጥንልህ ነው። ነው እያለ ያለው አላህ ሱብሓነሁ ወተዓላ። ሰነክቱቡ ማ ቃሉ ያሏት ቃል ግን ትመዘገባለች። ወቀትለሁሙል አንቢያ ቢገይር ሐቅ እነሱ ዛሬ ይህን ይበሉ እንጂ የእነሱ አባት አያት፣ ቅድመ አያቶች እንዲህ አይነት ዘግናኝና አስጸያፍ የሆነ ቃል መናገር ብቻ ሳይሆን ለሐቅና ለአላሁ ስብሐነ ወተዓላ ጌትነት አላማ ስኬታማነት የተላኩትን አንቢያና ሩሱሎችንም ጭምር ገዳይ የነበሩ እኮ ናቸው። የእነሱ አባት፣ አያት፣ ቅድመ አያት ያ ሙሐመድ በአንተ ዘመን የነበሩ የይሁዳዎች አባት፣ አያት፣ ቅድመ አያት ያም ጭምር ይመዘገባል። ወነቁሉ ነገ አኸራ ቅያ ማለት ጀሃነም ላይ ሲወረወሩ እንላቸዋለን ዙቁ አዛብ አልሐሪቅ ጉደኛ የሆነ ማቃጠል በምታቃጥለው ጀሃነም ላይ ገብታችሁ ቅመሷት እንላቸዋለን ይላል አላሁ ስብሓነ ወተዓላ ዛሊክ ይሄ ምክንያቱ ምንድን እነዚህ ሰዎች ገብቶ እዛ የሚጋዩት ቢማ ቀደመት አይዲኩም ወአነ ላሃ ለይሰ ቢዘላም ሊለቤድ ከከልቅ ከልቅን ከፍጡራን ፍጡራኖችን ሊዞልም ሊበድል ፈልጎ ሳይሆን ዛሊክ ቢማ ቀደመት አይዲኩም ይሄ አይነቱ እርምጃና ቅጣት ጀሃነም ውስጥ የሚወሰድባችሁ እራሳችሁ እጃችሁ ሰርቶ ከስቦ ያመጣው እኮ ነው ዱንያ ላይ እንጂ ወአንደላህ ጌታ አላህ ለይሰ አይደለም ቢዘላም ሊልአቢድ ባሪያውን ፍጡራኖቹን መቼም የማይበድል ማንም ላይ አድሎ ማይሰራ ጌታ ነውና الذين قالوا إن الله أهد إلينا ألا نؤمن لرسول حتى يأتينا بقربان تأكله النار ያ ሙሐመድ እነዚህ የሁዳዎች ሌላ ምስጢር አላቸው እንንገር ይላል አላሁ ስብሐነ ወተዓላ። ምን ይላሉ? የእነሱ አያ አባቶች፣ አያቶች፣ ቅድመ አያቶች በሙሳ በኢሳ በሌሎችም አንቢያዎች ሲያሾፉ ሲቀልዱ እኛ መልካም ስራ ሰርተን ለአኺራ ብለን ልገሳ ስንለግስ ኸይር ስራ ስንሰራ ያ ተቀባይነት እንዲኖረው አላህ የሰራ ነው መልካም ስራ የተቀበልን ለመሆኑ ከሰማይ እሳት ወርዶ ያንን ጉዳይ ሲበላው አይተን አላህ የሰራነውን መልካም ተቀብሎናል ብለን እንድናምን አሳማኝ የሆነ ነገር ይሄ እንዲመጣልን እንፈልጋለን። ይህን ብላችሁ ነው ይህን ማምጣት የቻለ ረሱል ማምጣት የቻለ ነቢይን ብቻ ነው መከተል ያለባችሁ። ብሎናል አላህ ብሎ እኮ የሚሉ ሰዎች ናቸው። አለዚነ ቃሉ ኢነላህ ሄደ ኢለይና ቃል አስገብቶናል እኛን የሁዳዎችን አላህ ኑእሚነ ሊረሱል ማንኛውም ረሱል ይምጣ በየትኛውም ትውልድ በየትኛውም ክፍለ ዘመን ማመን የለባችሁም ብሎናል። እንዳናምን ቃል አስገብቶናል። ሐታ የአትያና ቢቁርባንን ተአክሉህና ተአምራትን ሊያሳይ የሚችል ነቢይ መሆን አለበት። ከተአምራቶቹ አንዱ የምንሰራውን ሰደቃ መልካም ስራ እውነተኛ መሆኑን አላህ የተቀበለ መሆኑን እሳት ወርዶ በልቶት ይህን ሊያሳየን በተጨባጭ የሚችል ነቢይ ካልሆነ በስተቀር አትቀበሉት፣ አትከተሉት ብሎናል እኮ የሚሉ ናቸው። ቁል ቀድ ጃአኩም ሩሱሉ ሚን ቀብሊ ብልበይናት ይሄ ውስጣቸው ላይ ስላለ በመቼም ቢሆን መቼም ቢናገሩ በላቸው ከኔ በፊት ሌሎች እንደዚህ አይነት የረሱልነትን ስራ ተግባር ይዘው መጥተው አልነበረም። ሲመጡ ለዛውም ከኔ በፊት በይናት ይዘው መጥተዋል። አሳማኝ የሆኑ ተአምራቶችን ወብለዚህ ቁልቱም አሁን የምትሉትንም አይነት ተአምራት የእናንተ አባት አያት ቅድመ አያቶች የዛን ጊዜ ይህን አይነት ተአምራቶች ይዘው የመጡትን ረሱሎችን ፈሊመ ቀተልቱሙሁም ለምን ገደላቸው ገደላችኋቸው? ለምን አልተከተላችሁ? ለምን አልተቀበላችሁ? ኢንኩንቱም ሳዲቄን እውነተኛና ትክክለኛ ከሆናችሁ ብለህ በላቸው ይላል ጌታ አላህ ሱብሓነሁ ወተዓላ። ፈኢን ከዘቡክ ያ ሙሐመድ አንተን ላለመቀበል ትክክለኛ ረሱል ነህ ብሎ ላለመከተል የሚያሳዩትን ዝግዛግ የሚያሳዩትን ውዥንብር አይድነቅህ ይላል አላህ ሱብሓነሁ ወተዓላ። ፈኢንከዘቡክ አንተን ቢያስዋሹህም ፈቀድ ኩዝበ ሩሱሉ ሚን ቀብሊክ ጃኡ ቢልበይናት ወዙብር ወልኪታብ ከአንተ በፊት የነበሩትን ሩሱሎችንም እኮ የእነዚሁ የሁዳዎች አባት፣ አያት፣ ቅድመ አያት አስዋሽተዋል፣ አልተቀበሏቸውም። እነሱን ለማሳመን ጃኡ ብልበይናት ስንት አይነት ተአምራቶችን እኮ ይዘውላቸው መጥተዋል። ወዙብር መጽሐፎችን፣ ኩቱቦችን ወልኪታብ ልሙኒር ከውሸት የጸዱና የጠሩ የበሩ የሆኑ ምን አይነት ከማይብነት ከውሸት ጨለማ የበሩና ሊያበሩ የሚችሉ ኩቱበ ሰማያዊያዎችን ሁሉ ይዘው መጥተው መች አመኑ፣ መች ተቀበሉ። በነገራችን ላይ ማንም ሰው ይሄ የይሁዳ ታሪክ ይሁን እንጂ ማንም ሰው ሀቅን ሊቀበል ድንና ትክክለኛነትን ሊቀበል አው አኼራ አለ ብሎ ሊያም የሚያጭበረብረው ነገር ብዙ ነገር አለ። ዋናዎቹ ገንዘብ ነው አንዱ፣ ትልቁም ቦታ የሚይዘው ሲቀጥል ስልጣን ነው፣ ሲቀጥል እውቅና እያለ እያለ በደረጃው በደረጃው ሁሉም ነገር ሊኖር ይችላል። ግን አንድ የተረሳ ነገር ምንድን ነው? አንድ የማይታወቅ ነገር ምንድን ነው? የሁዳዎች ሀቅን ላለመቀበል እንደዚህ አይነት ዝግዛግ፣ እንደዚህ አይነት መተጣጠፍ፣ አንዴ ውሸት ማሳየት የመሳሰለውን ነገር ሁሉ ሲያደርጉ የረሱት ነገር አለ። በእነሱ አይነት መልክና በእነሱ አይነት ተመሳሳይነት ሀቅን አልቀበልም ባይ ሁሉ ኩሉ ነፍሲን ዛኢቀቱል መውት ህይወት የተባለች ሁሉ የሰው ልጅ የተባለ ሁሉ መቼም ይሁን መቼም ይፍጠን ይቆይ፣ ዛኢቀቱል ሞት ሞትን ይቀምሳል። ይሄ የማይቀር ውሳኔ ነው አለ አላሁ ስብሐነ ወተዓላ። ማንም ቢሆን ይቀምሳታል። ደሃ ሆነ፣ ባለጸጋ ሆነ፣ ባለስልጣን ሆነ፣ ተራ ሰው ሆነ። ፍራውን ሞቷል እኮ ተው፣ ሌላውን ፍራውን አነ ረብኩም ለአላ አለ። ፈጣሪ ሌላ አለ በዚች ምድር? እኔና ከኔ ውጪ ብሎ የአምባገነትን ጫፏን ጣራዋን ጥጉን የደረሰ ለዛውም አጃይ የሆነ ሞት በክብር መሞት መቀበርማ ትልቅነትም እኮ ነው። ውሃ ላይ ተንሳፎ አስብ። ለዚህ ለከት ለሌለው ንግግር ወንጀሎች እኮ ደረጃ አሏቸው። ማዕሲያ ደረጃ ደረጃ ደረጃ አለው። ግን እኔ ኻሊቅ ነኝ እኔ ረብ ነኝ ከማለት የመለጠ የመጨረሻ ድርቅናው የበዛ የሆነ ወንጀል የለም። ያደረገው ስልጣኑ ነው፣ ምቾቱ ነው፣ ድሎቱ ነው፣ ሌላም ሌላ ግን ከሞት አላዳ ነው። ለዛውም ውሃ ሲበላው አማንት። بما آمنت به بنو إسرائيل እያለ ዘግ እያለ አምኛለሁ፣ በሙሳ ነቢይነት እከተላለሁ፣ እቀበላለሁ። ጉዳዩ 11ኛ 11ኛው ሰዓት ስለደረሰ አልአና ወቀድ አስተይተቀብ ወኩንተ ሚነል ሙፍሲዲን ያ እድል ተጠናቋል አለ አላህ سبحانه وتعالى። ምንም ሊደረግልህ አይችልም። alyawma nunajjika bibadalika litakuna liman ከልፈካ አያ ሹፍ ጌታ አላህ ስብሐ ወተዓላ የሚያደርገው ነው። ሌላው በስነ ስርዓት ተቀብሮ አፈር ለብሶ ይከበራል። አልየውመ ኑነጂከ አለ አላህ ሱብሓነሁ ወተዓላ። በዚች ቃልህ እድሜ ልክህ ምንም እንዳልጠቀመችህ እንዳላተረፈችህ እስከ ቅያማ ድረስ ትልቅ ታሪክ እንደሆን አልየውመ ኑነጂከ ቢበደኒከ አለ አላህ ሱብሓነሁ ወተዓላ። ጀሰድህ ሰውነት አንተ ሞተ ህይወት ወጥቶ ሩህ ወጥቶ ነፍስ ከወጣች በኋላ አካልህ ግን ይተርፋል ይኖራል አለ አላህ ሱብሓነሁ ወተዓላ። ማድረቂያ መድኃኒት ለሰውነቱ ለምኑ የተቀባ ነገር የለ፣ የተወጋ መርፌ የለ። አልየውማ ኑነጂከ ቢበደኒከ አለ ረቡ ሰማዋት ወልአርድ ሊተኩነ ሊመን ኸልፈከ አያ ከአንተ በኋላ ለሚመጡ ትውልዶች ትውልዶች ትውልዶች ጥሩ አስተምሮ እንዲሆን እንዳንተ አይነቱ ደረቅ እሱም እንደማያመልጠን በእኛ ምት እንዴት እንደሚመታ አካሉ እንደዚህ ቁጭ ብሎ የሚኖር እናረጋለን አለ አላህ ሱብሓነሁ ወተዓላ። በቱሪስት መስህብነት አስብ እንግዲህ ግብፅ አሁን የፍርአውንን ጀሰድ የደረቀውን እያሳዩ ይዘርፉበታል። አስብ እሱም አልተረፈም። ሌላውማ ሞቶ አፈር ውስጥ ነው የሚገባው። እንዲህ ያደርጋል ጌታ አላህ ሱብሓነሁ ወተዓላ። ያዘኝ፣ ልቀቀኝ፣ ፈረጥጣለሁ፣ ዘላለሁ። ሰዓቷ ስትደርስ ይቀምሳታል። ኩሉ ነፍስን ዛኢቀቱል መውት አለ አላህ ሱብሓነሁ ወኢነማ ትወፈውነ እጁረኩም የውመል ቂያማ እዚህ የሰራችሁትን የኳተናችሁትን የደከማችሁትን إن خيرا فخير وإن فشر ይመነዳን ይመነዳችኋል፣ ይከፈልላችኋል። ቅያ ማለት ሳይጎል ሙሉ ለሙሉ ለራስ ስትል አስተካክል ነው። ሌላ ነገር የለው። ጨዋታው ይሄና ይሄ ብቻ ነው። ፈመን ዙህዚሃ አን ናር ወኡድኪለ አልጀና ፈቀድ ፋስ ውጤታማ የሆነ ሰው ቢሊየነሩ ነው፣ መልቲ ሚሊዮነሩ ነው፣ ወይ በስልጣን ጥጉን የደረሰ ነው፣ ወይስ በእውቅና ትልቅ ጫፍ የደረሰ ነው። ውጤት ላይ ደረሰ የሚባል አይደለም። ፈመንዙህ ዚሃ አንናር ለማገዶነት የሰው ልጅ ገብቶ ሊማገድባት የተዘጋጀችዋን እሳት የዳነ ሰው የተረፈ ሰው ወኦድኸለል ጀና ጀነት የመግባትን እድል ያገኘ ሰው ፈቀድ ፋስ ትልቅ ውጤት ላይ ደረሰ፣ ትልቅ ሽልማት ላይ ደረሰ፣ ትልቅና ጥሩ እድል ላይ ደረሰ የሚባል ይሄ ብቻ ነው ይላል አላህ ሱብሓነሁ ወተዓላ። ወመል ሀያቱ ዱንያ ኢላ መታው ዱንያ ላይ የሰውን ልጅ አቅሉን የሚሰልበው አኸራን እንዲረሳ አላህን እንዲረሳ ዱንያ ላይ ያሉ ማንኛውም ጥቅማ ጥቅሞች ናቸው። ሌላ ነገር የለው። ግን ጥቅማ ጥቅሞቹ ወመል ሐያቱ ዱንያ ኢላ መታኡል ጉሩር የልጆች አሻንጉሊት የለም ካርቶን ፊልም እንደማለት ማሻገል እኮ ነው ልጆችን፣ ሌላ ትርጉም የለው። ሲቶክስ ታየዋል አይደል? ቴሌቪዥን ላይ የእውነት እኮ አልገደልም፣ ካርቶን ፊልም ላይ አሻንጉሊት ሌላም ከዚህ ሌላ ነገርም አለ። መጠቀም አለ፣ መኪና አለ፣ አይሮፕላን አለ፣ ስልጣን አለ፣ ሌላም ህፃናት አፉን ከፍቶ ያያል። የምታየው ጥቅማ ጥቅም ሁሉ አኼራን እንድትረሳ ያጭበረበረህ ነገር ሁሉ ወመል ሐያቱ ዱንያ ኢላ መታኡል ጉሩር፣ የውሸት እድሜ ኖሮት ሚከስም ሚያበቃለት ሚያልቅ ወይ አንተ ወይ ያለህ ያልቃል፣ ወይ ደግሞ አንተ ትተው ትሄዳለህ፣ አንተ ራስህ ታልቃለህ። ከዚህ ከነዚህ አንዱ ይሆናል ማለት ወመል ሀያቱ ዱንያ ኢላ መታኡል ስለዚህ ኢማንን መያዝ ጥያቄ የሌለው ለድርድር የማይቀርብ ጉዳይ ነው ነው ኢማንን ለማዝ የሚከለክሉህና የሚያጭበረብሩህ ነገራቶች ሁሉ እድሜያቸው እዚህ በጣም ትንሽ፣ ወደ እውነታነቱ ሲመጣ ደግሞ ውሸት የሆኑ ጉዳዮች ናቸው ነው። ለትብለውነ ፊ አምዋሊኩም ወአንፉሲኩም ወለተስማዑነ ምን ለዚነ ኡቱል ኪታበ ሚን ቀብሊኩም ወሚን ለዚነ አሽረኩ አዛን ከፊራ። ዱንያ ላይ የሰው ልጅ ትፈተናለ አይቀርልህም። በገንዘባችሁ በህይወታችሁ ሞት አደጋ ይፈጠራል። ገንዘብ ይጠፋል፣ ይወረሳል፣ ይከስራል። ሌላም ሌላ ሞት አለ፣ በሽታ አለ፣ አደጋ አለ። እነዚህ ፈተናዎችም ይመጡባችኋል። ለነቢዩና ለነቢዩ ሰሃባዎችም ጭምር እየመከረ ነው የቁርአን አያት ወለተስማውነ ምን ለዚነ ኡቱል ኪታበ ሚን ቀብሊኩም የሁዳ ነሳራዎች ይላል ነቢዩንና ሰሃባዎችን ሐቅና ዲንን እንድትለቁ ተውነባብዳችሁም እንድትወጡ ብዙ አዛ የሆነ ነገር ያሳየዋቸዋል እነዛ ሙሽርኮችም ጭምር ይላል አላህ ሱብሓነሁ ወተዓላ ወኢን ተስቢሩ ወተተቁ ለዚህ ለሚገጥማችሁ ጉዳይ ጥሩ ትዕግስትና ሰብር የሚኖራችሁ በተቅዋ የተላበሰ ፈኢነ ዛሊካ ምን አዝሚ ልእሙር ይሄ ነው ትልቅ ቆራጥነት ከበድ ያለ ጉዳይ አቋሙ ጠንካራ ሰው የሚባለው በኢማኑ የተለካ ሰው ይሄ ነው ይላል አላሁ ስብሓነሁ ወተዓላ። የዛሬ ደርሳችን እዚህ ያበቃል። ወሰለላሁ ዐላ ሰይድና ሙሐመድ ወዐላ አሊሂ ወአስ